ሃርቪ ኤድዋርድ መክኒሉ ዘይውቀ ኡሱ ባብኻው ኤሉ ፒተርሰን ውም አዞክሶ ዘዞ ስምዞም ሖጂ ሒሳቤ ቁልቁል ዚታማ እናችዋ ኣኻኻቹ የጥቂል ጠነዛሊንታ ሜዲካል ስኩል ዞው በደርስዞው አንሌአዌ ባይቲንተትላት ዘቦረዴው ዩ ተትላት ዘቦረዴው ዩሲኤልኤ ዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ ቤንታ ዶክተር ዘው ዘቦረዴው አኽር አልፋወ ዘሕጠኝ በቅላዋ አርቢናች አኽር አሚኑም አልፋወ ዘሕጠኝ በቅላዋ ኸምሲናች ሜገል ቤናር የኽኒማም ግራጅዌት ዲላገዞ መድለግሌ አዞ ኩቱም ጆሰፊን አየም ሄልዝኬር ጊቨር ዚናር ቲሌባይቲ ኩኦስዩም ደርማቶሎጂ በጂሕ መጎፋ ዝኸፍለ ባይቲ ባዝዩ በ ሃንሰምስ ዲዚዝ ሌፐርሲ ኣሚኑም ቁምጥነ ይሎዛል ዘናር ለባይቲ ይህ ነቱ ዛል በባዳጅ ክፎኝ ፊስዩ ዘንደው ያሻሉ ነቱ አሰረዛ ባዳጅ ዋለሉ ድርስ ዚዩ መትኔ መድዋ ቲቀሾ ክሊኒካች ባብዞን ህዝቤ ባው ዝናሩ ነባይቲ አስራ ዘጠኝ ኸምሲናች ቤ ኪል ኤዥያ አፍሪካ ባዳት ክፎን መሌ ጠሌ ቆጩ አዞዋ ሳምዞን ጆሰፊን ሜገል ሂንዲ በርማ ታይላንድ ማሌዥያ አከ ስሪላንካ ይሌዛል ሲሎን ክፎን ሌጡ አዞኩቱም አፍሪካ ደቺቤ እዴዋን በሲኑ ሱዳን ኢትዮጵያ፣ ኬንያ፣ ሩዋንዳ፣ ቡሩንዲ፣ ዛምቢያ፣ ሮዴሽያ አክ ዚምባብዌ ይለዛል ባድ አላይ አታያችሁም ሐሩ ዚሐሩ አታይቤም ይፈርኮ ግርጋራው አሹ ባባች ኸይቅቴ ባድቤ በጂ ህዝጌ በሎ